وعن وعن المقدام ابن معد يكرب رضي الله عنه قال قال رسول الله صلى الله عليه وسلم القال وارث من لا وارث له أخرجه أخرجه أحمد والأربعة سوى الترمذي وحسنه أبو, أبو زرعة الرازي وصححه الحافظ وابن حبان طيب وعن المقدام ابن معدي كريبة رضي الله عنه قال قال رسول الله صلى الله عليه وسلم الخال وارث من لا وارث له أخرجه أحمد والأربعة سوى الترمذي وحسنه أبو زرعة الرازي وصححه الحاكم وابن حبان وعن المقدام ابن معدي كريبه معدي كريبه የሚለውን ቃል በደንብ ልመሩትላችሁም ማዕዲ ከሪበ ነው የሚነበበው ሙረከብ የሚባል ነገር አለ አረበኛ ቋንቋ ሁለት ቃላት ተጨፍልቆ እንደ ቃል ይነበባል ማዕዲ እንደገና የክሪቡ ነበራው በነበረበት በድሮ አናነበው ስናነበው አንዳንዶቹ ማሊክ የውምዲን ምሎ ፋቲሃ ላይ ማሊኪ ብለው የሚቀሩት ነገር አለ የሚሰቡት ነገር የው ምንለው ያይቶን ወደ መሳቢያ መቀይረው ማለት ነው ማሊኪ የውምዲን እንደዛ መሆን የለበትም አሁን ይሄም ማዲ ከሪባ ያዩ ማዲ ነው ምንለው ዝቦታ ላይ እንጂ የቅርብ አናነበው ሙረከብ ሆኗል አንዴ ተረክቧል ተጨፍቋል ማለት ነው ሚቅዳም ኢብኑ ማዕዲ ከሪብ የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማሁ ብሎ ይነግረናል አልኻሉ ኻል ማለት ምንድነው የእናት ወንድም ነው የሚባለው የእናት ወንድም ምን የአማርኛ የማይችል ሰው ወደ ኦሮሞች እናንተ እንጂ አማርኛ የላቸውም የሹማኔ የሹም የምትሉት የእናት እህትና የእናት አባት አባ የእናት ወንድም ከሆነ ምን ይባላል የሹማ የእናት እህት ከሆነች የሹሜ ነው መሰለኝ طيب አሁን ኻል ማለት የእናት ወንድም ማለት ነው አጎት ማለት በአባት የሆነ ብቻ ነው አጎት የሚባለው አም የሚባለው በአባት ሲሆን ነው አክስት የሚባለው በአባት በኩል ሲሆን ነው የአባት እህት ሲሆን ነው በእናት በኩል ያለውን ቁርአን ቅዱስ ቁርአን ላይ አሁን አጎት ላይ ተረጉምላችሁ የሹማና የሹሜ የሚላቸው ስለዚህ አልኻሉ የናት ወንድም ዋሪሱ መን የሰውየ ወራሽ ይሆናል ላ ዋሪሰ ወራሽ የሌለው ከሆነ በአባት በኩል የሚወርሰው አሶባ የሌለው ዘመድ ከመጣ የተገኘው የእናት ወንድም ከሆነ ያው ልክ የአባትን ወንድም ቦታ ይሸፍናል እያለ ነው ውሃ አስጠፋ ተይሙ ማለብራችሁ ወራሽ ሲጠፋ የእናት ወገን ይወርሳል ብለዋል እያለ ነው አሁን ይበ ሐዲሱን ኢማሙ አህመድ እንዲሁም ከትርሚዚ ውጭ ያሉት አራቶች ዘግበውታል አቡ ዙራት ራዚ ጥሩ ብሎታል ሐኪምም ጥሩ ብሎታል እብኑ ሒባንም እንደዚሁ እያለ ነው ሐዲሱ ይሄ ነው طيب وقد حسن ابو زرعه وصحيح حاكم وابن حبان قال الالباني الحديث صحيح بلا ريب لهذه الشواهد በእነዚህ ድጋፎች ተወስዶ ሐዲሱ ሶሂህ ነው ብለታ ሸኹል አልባንም ረሂመሁላህ ስለዚህ የእናት ወገን አይወርስም የሚል ነገር ነው ያለን የአባት ወገን ከጠፋ ግን ወራሽ ለሌለው ዘመድ ሊወርሰው ይችላል ነው ባጭሩ ይህ ሐዲስ የሚያሳየን እንኳንም ሰው የሆነ ሐነፊያው መዝሐብም ያው ዘዊል አርሃም የሚሏቸው የእናት ወገን ዘዊል አርሃም ይባላል የአባት ወገን ከጠፋ ይወርሳሉ ነው የሚሉት ቀጥሉ ሲያል ተመሳሳይ ነው መሰለኝ وعن أبي أمامة بن سهل قال كتب عمر الله تعالى إلى عبيدة رضي الله تعالى عنه أن رسول الله وسلم قال الله ورسوله من لا قالوا بل وارث من لا وارث والأربعة سواء تقليده وخلقه داود وحسنه الترمذي وحفظه ابن حبان طيب ተሰምታችኋል መቼም ለኔ እንኳን ብዛት ሰማኝም ትንሽ እንሰምቻለሁኝ وعن ابي امامه ابن سهل رضي الله عنه قال كتب عمر الى ابي عبيده رضي الله عنه أن رسول الله صلى الله عليه وسلم قال الله ورسوله مولى من لا مولى له والخال وارث من لا وارث له رواه أحمد والأربعة سوى أبي داود وحسنه الترمذي وصححه ابن حبان الحديث حسن ابو ماما ቅጽል ስሙ ነው ዋና ስሙ وعن ابي امامه بن سعد የሰህል ልጅ የሆነው አቡ ኡማማ ረዲየላሁ عنه قال የሚቀጥለውን ብሏል ከተበ ዑመሩ ዑመር ኢብኑ ኸጣብ ጽፈዋል ደብዳቤ ወደ ማን ወደ አቡ ዑበይዳ አቡ ዑበይዳ ኢብኑ ጀራህ ታዋቂው ሰሃቢ ነው ያው ስልጣን ይዞ ባለበት ሰዓት ከፌደራል ወደ ክልል እንደሚጻፈው ማለት ነው ተጽፎለታል ነው ምን የሚል ነው አነ ረሱላህ ሰለላሁ ዐለይሂ ወሰለም قال يا الله መልእክተኛ ይሄን ብለዋል ብለው ዑመር ለአቡ ዑበይዳ ጽፈዋል ነው የሚለው ምን አሉ ነቢያችን አላሁ አላህ ወረሱሉሁ መልእክተኛው መውላመን ላመውላ ለሁ ዘመድ ለሌለው ሰው ዘመድ ናቸው طيب ምን ማለት ነው አላሁ ወረሱሉ መውላም ላመውላለሁ አይ ዋሪታኒ መለሰለሁ ዋሩ ወራሽ የሌለው ዘመድ በእናቱም በአባቶች ግግም ብሎ ምን ነገር የሌለው እንደው ብቸኛ ማን ይወርሰዋል አላህና መልክተኛው ማለት አላህ ለሚወደው ነገር መልእክተኛው ለሚወዱት ነገር ይከፋፈላል ለሙስሊሞች ግምጃ ቤት ይገባል እንደማለት ነው አላህ እንደውም መልእክተኛው ዘመን ለሌለው ዘመር ናቸው ያን ገንዘብ እነሱ ባዘዘ አላህ ባዘዘው እንደውም መልእክተኛው ባዘዙት ነገር ይወጣል ማለት ነው እ ኻል ደግሞ የእናት ወንድም ዋሪቱ መላ ዋሪተረሁ ወራሽ ለሌለው የመውረስ እጣ አለው ለአላህና ለመልእክተኛው ይሰጣል የሚለው ነገር ኢድኻሉ ማሊሂ في بيت مال المسلمين ማለት ነው የዛን ወራሽ የሌለውን ሰው ገንዘብ ወደ ሙስሊሞች ግምጃ ቤት እንዲገባ አላህ ያዛል መልእክተኛው ያዛሉ ማለት ነው ለሙስሊም መጠቀሚያ ይሆናል ማለት ነው ምንም ዘመድ የሌለው ሰው ይገኝ ሱብሃንአላህ እኛ ጋር አንተ ሸህ ነበሩ የቁርአን ሸህ ናቸው በጣም ታዋቂ ሸህ ሲሞቱ ወራሽ ጠፋ ምንም ነገር ሩቃ ገረና አንድ ወንድም አላቸው የተባለ እንዲወራ አልመጣም ማላየው ደረሳቸው ግን ጉር ነው እና ሰው ወይ ዘመሮች ያልቃሉ ወይ ክርስቲያን ይሆናሉ የሚወርሰው ጭራሽ የሌለ ሰው ሞልቷል ያን ጊዜ ወደ ተካፍል የሚባል አረበኛው የማህበራዊ ጉዳዮች ውስጥ ይገባና የሙስሊሞች የጋራ መጠቀም ያለሆነ ነገር ይውላል ያገንዘብ ማለት ነው ለምሳሌ መዘጋጃ ቤት ሆኖ ችግረኛን የሚረዳ ወይም ደግሞ አልሂላል አህመር የሚባለው በሀገራችን ያው መስቀል ያው መስቀል ጋር ያያዙብን እንጂ ለእርዳታ የቆመ ድርጅት ማለት ነው ህብረተሰቡን የሚያገለግል ማለት ነው ለዚህ አይነት ድርጅት ይሰጣል ነው طيب ከሁለቱ ሐዲስ የምንወስዳቸው ነገር ቢኖር ወረሳ ወራሾች ሶስት አይነት ናቸው የሚል ነገር ያሳየናል አንደኛ ባለጣዎች ናቸው ትናንትም ባለጣ መጀመሪያ የሰጠው ብለናል ቀጥሎ አሰባ ነው አሰባ የአባት ወገን ነው ወንዶች ያው አሰባ በአምስት ነገር እንደሚገባ ተነጋግረናል ወሁዋነት ወቡዋነት ወማምን ብለን ያየነው ማለት ነው ሶስተኛው ደግሞ ዘዊል አርሃም የሚባለው ነው የእናት ወገን የአባት ወገን የሌለው የእናቱ ወገን የወር ሰዋላ አሶባን እንዳለ ከሚለው አወሳሰስ አባባስ እንደወስደው ወራሾች ለሶስት እንደሚከፈሉ ያሳያል ነው ይሄን ለሶስት የምንከፍለው ግን ዘዊል አርሐሞች የእናት ወገኖች ይወርሳሉ በሚለው መዛሐብ ስንሄድ ነው ይሄ ሐዲስ እንደሚወርሱ የሚያሳየው ሌሎች መዛሐቦች ግን አሉ የእናት ወገን አይወርስም የሚሉ የአባት ከጠፋ ቀጥታ ወዴት ይሄዳል ገንዘቡ ወደ ቤተ ማል ይገባል ነው ذوul arham ማለት لا يرثون الا اذا لم يوجد اصحاب الفروض ولا العصبه እጣቸው በቁርአን ባህር ሲተነገረላቸው ቀጥሎ ደግሞ አሶባ አሶባ አዳይድ ላይ ጠቅለው የመውሰድ እድል ያላቸው ሲጠፉ ዘዊል አርሃም የሚባሉት ይወርሳሉ ማለት ነው አልኻሩ ዋርቱ ነው የሚለው ያው ያባት ወገን ዘዊል ፍሩድም ማሰባም ሲጠፋ ማለት ነው ማን ይወርሳል ዘዊል አርሃም ምን ዘዊል አርሃም የእናት ወንድም የሹማ ይገኛል ነው እንደገና ጀድ ደግሞ አለ ጀድ ለኡሚን በእናት በኩል ያለ አያት የናት ለሟች የናት አባት እዚህ ጋር አያትነቱ የተበላሸ ያልተበላሸ የሚባል ነገር አለ ወርስ ላይ የአባት አባት በቀጥታ ሄደ ነው በወንድ በወንድ የመጣ ነው ትክክል የናት እናት በሴት የወረደች ናት እችም የሞረስ እድል አላት ግን የአባት እናት የናት አባት ከሆነ እዚህ ጋር ወደና ማለት ነው ህጉ እዚህ ጋር ይቀያየራል አሁን ጀድ ሊኡሚን በእናት በኩል ያለ አያት እንደዚህ እንደዘው ለአርሐም ይወሰዳል ይላል ነው አላሁ ወራሱሁ መውላ መላ መውላ ለሁ ማለት ወራሽ ከጠፋ ምንም ነገር ከጠፋ ደግሞ ወደ ቤተ ሙስሊም ይገባል ማለት ነው የሚያሳየው فانه وارث من لا وارث له عند المالكيه مطلقا فمراد بيت مال مسلم فانه وارث وارث بيت እንትን ይሄ የሙስሊሞች ግምጃ ቤት በማለክያዎች ወራሽ ተብሎ ያስቀምጣሉ ራሱ ማለት ነው የግምጃ ቤቱን እነ ወንደ ሻፊዒየቲ በሻፊያ ደግሞ ስርዓት ከያዘና የሙስሊሞች መሪ ፍትሃዊነት ያለው መሪ ከሆነ አሁንም እንደ ወራሽ እንቆጥረዋለን የግምጃ ቤቱን ማታቸው የሚያስተዳድረው ሌባ ከሆነ እዛ ገብቶ ገንዘብ ይባክን አይባልም እንደ ወራሽ አንቆጥረውም ይሉ ነው ማልከያዎች ምንም ሆነ ምን የሞረስ ዲላለው ነው ሐነፊያዎችና ሐናቢላዎች انه حافظ بيت المال ወራሽ አንለውም ባንክ ቤት ማለት ነው እንደ ባንክ ቤት እንደሚያስቀምጥ ወራሽ እስከሚገኝ ያስቀምጣል ማለት እንጂ ራሱ ወራሽ አገርማ እናስቀምጠውም አሉ ወቢናና አላ ተውሪሲ ይወርሳል ከተባለ አይወርስም በተባለው ቢባልም خلاف መጥቷል ለወላ አርሃም እናት ወገን ይወርሳል አይወርስም ሰፋ ያለ خلاف አለ ሐናፊያዎችና ሐናቢላዎች ይወርሳሉ ነው የሚሉት የማልኪያዎችና ሻፊያዎች ለወላ አርሃም አይወርስም ይላሉ ወራጅሁ ሆ ተውሪቱም ትክክለኛው አባባል ይወርሳሉ የሚለው ነው አላህ በቁርአን ምን ይላል ወኡሉል አርሃሚ ባዕዱሁም አውላ ቢባዕድ ፊ ኪታቢላህ ብሏልና የእናት ወገን ቢሆኑ ከፍራቸው ከከፍሩ ይቀርባሉ የመቀራረብ ባህሪ ያላቸው አንዱ ካንዱ ልክ ያባት ወገንም አንዱ ካንዱ ይቀርባል እንደምንለው ሁሉ ስለዚህ የቀረበው ውርሱ ይገባዋል ራቅ ካለው እንደማለት ነው ነው እንደገና አልኻሉ ወአሪቱ መላወር ስለሆነ የሚለውም እንደሚወርስ እንደሚበሉ ያሳያልና ይሄን ንቀበለው ወርሳሉ ምለውን እንውሰድ የአባት ወገን ከጠፋ ነው ይሄ በዛብ ደም ጥሩ ነበር ንካ ላይ እየተቸገረ ያለ ነው አሶባ እንጂ ንካ 20 ስር የሚሉት ነገር አላቸው ቃይዳ ይሄ ከተባለ እናት ወገን በእናት ብቻ የሆነ ወንድም የእናት ወንድም ንካ ላይ ሊያስር አይችልም የሚሉ ሰዎች አሶባ አይደለም አይወርስም ብለው ነው ይወርሳል በሚሉት ግን አሶባ ከጠፋ ባባት በኩል የእናት ወንድምም እንደዛው ሊሉ ነው ፍላፋቸው የሚያሳየው እሺ አንድ ሀዲስ እንጨምር ጥሩስ وعن جابر وعن جابر رضي الله تعالى عنه عن النبي صلى الله عليه وسلم قال اذا إذا استحل المولود ورث رواه أبو داود وصححه ابن حبان طيب ذوي الارحام የሚባለው ዝምድና ባለቤት የሚባለው ሶስት ናቸው ይላሉ በሶስት ደረጃ በሶስት ቦታ የሚገባው አንድ ኡቡዋ ነው ذوي الارحام ማለት ወቡዋ በአባትነት ወኡሙማ በእናትነት ወቡኑዋ በልጅነት የሚገቡ ናቸው አንድ ሰው በአባቱ ነው ወይ በእናቱ ነው ወይ ደግሞ በሱ በሰሩ በልጅ ልጁ ማለት ነው ያነ طرفه الاعلى አላበዋን ከላይ በኩል አባቶች አሉት አበዋን ስንል ያው እናትና አባት ማለት ነው ለምን ሰውየው የተገኘው <clears throat> ከነሱ ቅርንጫፍ የተገኘው ከአባትና ከእናቱ የታችኛው ቅርንጫፍ ቅርንጫፉ ደግሞ የምንለው ደግሞ ልጁ ነው የልጅ ልጅ ወደታች لان مبداه منه نشا የልጁ መጀመር ከአባት የጀመረው ይላል ስለዚህ በዚህ ወርዳሉ በጥቅሉ ወደ 11 ክፍል ይመጣሉ ሲዘረዘሩ ይላል ወለዱል በናት ወለዱል በናት የልጅ ልጆች ሴት ልጆች ማለት ነው ማን የሴት ልጆች ወንድ ልጆች سواء كان لصلب او بنات بنات طيب ابناء الاخوات لابوين او لاب በአባት በና በአባትም በእናትም የሚገኙ እህቶች ወንድ ልጆች ወይ በአባት ብቻ የሚገኙ እህቶች ወንድ ልጆች እንዲህ ያላያል ወደ 11 ይቆጥራሉ ዙሮ ዘውላ ረሐምን ለመጥቀስ ነው የፈለገው የዝርዝር ያስፈልገዋል በቦታው እናያለን وعن جابر رضي الله عنه عن النبي صلى الله عليه وسلم قال اذا استهل المولود ورث رواه ابو داود وصححه ابن حبان አሁን ደግሞ ሌላ ህግ ሊመጣልን ነው የተረገዘ ልጅ ይወርሳል አይወርስም ተረግዞ አባቱ ሞተ ወይ እናቱ ሞተች እናት ከሞተች ቋ ልጅ ማብረ ሞተ ወይ አባቱ ሞተ እንበል ስለዚህ የተረገዘው ልጅ ይወርሳል ባይሆን መስፈርት አለው ቅድመ ሁኔታ አሉ ምን ይሆናሉ እንየው አን ነብዩ ሰለላሁ ዐለይሂ ወሰለም اذا استحل ምልክት በሰጠ ጊዜ ማለት ነው استحل ልጅ ሲወለድ ከነ ህይወቱ መሆኑን በምን ነው የምታውቁት ንገሩኝ እስኪ ከነ ልጁ ለመወለዱ አንድ ልጅ ምልክቱ ምንድነው طيب ሲያለቅስ ሲንፈራገጥ ጩኸት ሲያሰማ ልጁ መኖሩ ይታወቃል አለዛ ሙቶ ከወጣ ምንም ድምጽ ነገር የለም ምንም ነገር የለም ሙቀት የለ ትንፋሽ የለ ያ እስቲላ የለውም ምልክት የለም ሊያለቅስ ይችላል ይደስተሃል ማለት ምልክት በሰጠ ጊዜ ሂላል የሚለው ጨረቃው ሲወለድ ሂላል ይባላል ከፍ እስከሚል ከዛ በኋላ ቀመር ይባላል በድር ይባላል ከዛ ስም አለው ሂላል የተባለበት ለምንድን ነው ነገረኛለ ጨረቃ ሲወለድ ለአንድ ለሶስት ቀን ሂላል ይባላል ይላል ليش አረበኛ ቋንቋ በጣም ስያሜውን ሲሰጡት ከቋንቋው ጋር ነው እየሰጡት የሚሄዱት አሁን ዙሁር አሱር መግሪብ ኢሻም ወስተውት ከትርጉም ጋር ነው ሄደው ከሰዓቱ የሚሰግድበት ሰዓት ጋር ነው የተሰጠው ትርጓሜው ጨረቃ ሲወደ ይው ጨረቃው ጨረቃው ይው ጨረቃው ጨረቃው ይው ጨረቃው እያለ ሰው ድምጹን ከፍ ያደርጋል ይንጫጫል እንደው ለባይ ጨረቃ በተወለደ ጊዜ አየው አየሽው ነው የሚባባለው ስለዚህ لان الناس يرفعون اصواتهم ድምጻቸውን ከፍ ያደርጋሉና ምን ተባለ ዛ ጊዜ ሂላል ነው ስያሜ የተሰጠው ሐጅ ላይ ኢህራም የሚያደርግ ሰው አሐለ ነው የሚባለው አሐለ ለምን لانه يرفع صوته بالتلبيه لبيك اللهم لبيك لبيك لا شريك لك لبيك እያለ ድምጽ ከፍ ስለሚያደርግ ኢህላል ተባለ ጨረቃውም እንደዛው ነው ነው የምላችሁ አሁንም ኢደስተሃል ለሚወስ ስለመጣው ነው ያመጣሁበት መውሉዱ የተወለደው ልጅ ድምጹን ከፍ ካደረገና ምልክት ካሳየ ካሰማ ከነው ተወልዷል የመውረስ እድል አለው ወደዚህ ዓለም ሲመጣ ሩህ አለውና ሰው ነው ይወርሳል ማናው ትርጓሚው ከዚህ ምንረዳው ምንድነው ምልክት ካላሳየ የመውረስ እድል የለውም ሩህ ከሌለው መቼ እንደሞት አናቅም ከአባቱ ቀርቦ ሞቶ ሊሆን ይችላል ከአባቱ ላይ ውርስ የለውም ልንል እንችላልና አይወርስም ነው رواه ابو داود وصحاب ابن حبان ምልክት ከሰጠ ግን ይወርሳል طيب استهل الصبي رفع صوته بالبكاء وصح عند الولاده فالاستهلال رفع صوت ማለት ነው ወሬተ ይወርሳል ነው የሚገባው ዕጣ ይወርሳል መቼ ምልክት ካሳየ الحمل اذا ولد لا يرث الا بشرطين ተረግዞ የሞተ ልጅ ማን ነው ተረግዞ አባቱ የሞተበት ከአባቱ ይወርሳል በሁለት መስፈርት አንደኛው ምንድነው ማህፀን ላይ መኖሩ መቼ አባትየው ሲሞት አባቱ ሲሞት ማህፀን ላይ ተረግዞ ነበር ልጅ ተብሎ ንጥፋም ቢሆን የሰው መጀመሪያ ሲጀመር ንፍጥ ነገር የሚመስለው ያው ፈሳሽ ፈሳሽ የባልና ሚስት ፈሳሽ ተቀላቅሎ ንጥፋ ነው የሚፈጥረው ከንጥፋ ቀጥሎ ወደ ረጋ ደም ይመጣል ከዛ እየቀጠለ ነው የሚሄደው ስለዚህ አባቱ ሲሞት እርግዝና የምትባለው ውጥሯ ነገር መገኘት አለበት ማህፀን ላይ አባት ከሞተ በኋላ እንግዲህ ተሰረቀ ምን ማለም የመጣ ከሆነ ተቀባይት የለውም ፈልጎ ነው طيب አንዱ እሱ ነው ሁለተኛው ከናቱ ሲወጣ ደግሞ ይሄ ልጅ ተረግዞ አባቱ ሙቷል ከናቱ ሆር ሲወጣ ደግሞ لازم ينفصل منها حيا حياه مستقره የተረጋጋ ህይወት ኑሮት ሩህ ኑሮት መውጣት አለበት ሞቶ ከሞጣ ዋጋ የለውም ያው ወሐት مستقره هي المشار اليها بهذا الحديث فاذا استحل ما ጩኸት የሚያሰማው ምን ሲሆን ነው ድምጽ ማውጣት ሲችል አይደል የተረጋገጠ ህይወት ሲኖረው ነው طيب ትንፋሽ የለው መንፈራገጥ የለው ምን የለው ከሆነ የመሞት ምልክት ነው طيب እነዚህ ሁለት መስፈርቶች ከወጡ ከጠፉ አባቱ ሲሞት ሲሞት አልተረገዘም ንጥፋ ምንም አልሆነም ከተባለ ሲወለድ ምልክት አልታየም ድምጽ ከፋ አደረገም ዝም ብሎ ተወለደ እንጂ ከሆነ የሞረስ እድል የለውም ነው የሚለን እሺ አሁን ተረገዘ ልጅ ላይ ያለውን ህግ በደንብ አወቅን ማለት ነው ሁለት መስፈርት ነው ያለው አባቱ ሲሞት ማህፀን ላይ መኖሩ ሲወለድ ምልክት አሰምቶ ድምጽ መወለዱ እነዚህ ዋና መንስኤ ወይም ምክንያቶች ናቸው ነፍሰ ጡር የነበረ ልጅ ከወላጆቹ ለመውረስ ነው እሺ ትናንትና ውርስን የሚከለክል ሁለት ነገር አለ ብለናል አንደኛው የሃይማኖት ልዩነት ነው አይተናል ዛሬ ደግሞ ሁለተኛው ሊነግረን ነው ቅሩ وعن عمرو بن شعيب عن أبيه عن جده رضي الله تعالى عنه قال قال رسول الله صلى الله عليه وسلم ليس للقاتل من من الميراث شيء رواه النسائي ودار القطن وقوه ابن بن عبد البار وألاه نسائي وصواب وقفه على أمر طيب وعن عمرو بن شعيب عن أبيه عن جده عمرو بن شعيب ከአባቱ ከአያቱ ይዞ አወራ ምን አለ قال قال رسول الله صلى الله عليه وسلم ليس للقاتل من الميراث شيء ليس للقاتل ለወራሽ የለውም ማን ነው ليس للقاتل ለገዳይ የለውም ቃትል ማለት ገዳይ ማለት ነው ምንድነው የሌለው ሚነል ሚራሲ ከሚወረሰው ነገር ከውርስ አይነት ሸይኡን ምንም ነገር አይገባውም አንድ ሰው ዘመዱን ከገደለ ሊወርሰው አይችልም በምንም ተአምር رواه النسائي ዘግበውታል ወዳ ቁጥንዩ ወቀዋሁ ابن عبد البر ابن عبد البر ታዋቂ ዓሊም ነው ዘገባውን አጠራክሮታል ነው የሚሉት وأعله النسائي ኢማሙ ነሳኢ አዓለሁ ምን ማለት ነው በሽታ አለበት ሰነዱ ቀጣፊ ሰው ምናምን ነገር ገብቶበታል ውስጥ ላይ ብዙ እምነት የማንሰጠው ሰው አለበት ዘገባው ላይ ከደ ከደ ተብሎ የተባለ ነው የሚሉት ወሰዋቡ ትክክለኛው ወቅፉሁ አላ ዑመር ነብያችን አሉ የሚለው ሳይሆን ነብያችን አሉ የሚለው ሳይሆን መውቁፍ መሆኑ ነው መውቁፍ ማለት የቆመ ማለት ነው ማለት ላይ ዑመር ላይ የዑመር አባባል እንጂ የነብዩ አባባል ተደርጎ አልተዘገበም ልል ፈልገው ነው አላየሃል መውቁፍን ብናደርገው ሰው ነው ዝሮ ዝሮ ከዑመር ከተገኘልን ደግሞ አላ ዑመረ ነው አን አምር ነው የሚላቸው አላ ዑመረ ነው እርግጠኛ ነኝ አና ዑመር ዑመር ከሆነ ዑመር ዑመር ብን ኸጣብ ናቸው አምር እንዳይሆን ብቻ والموقوف من اقسام الضعيف ቢሆንም እስከዛ ጥሩ ነው ከተባለ ኹለፋው ራሺድን የሰጡት ነገር ተቀባይነት አለው ነው ምንለው احد موانع الارث القتل فان كان القتل عمدا فهذا من قاعده من تعجل شيئا ቀብለ አዋኒህ ዑቂበ ቢህርማኒህ ይችን ህግ ያዙልኝ አንድ ነገር ያለ ጊዜውና ሳይደርስ ጠልፎ ለማግኘት ከሞከረ በሚደርስበት ሰዓት እንዳያገኘው ይደረጋል ገብታችኋል አጎት አለው ወይ አባት አለው ሀብታም ነው ቢያንጋጥ ቢያንጋጥ አልሰጠው ይላል ይሄን ሰውዬ እንደው ጉዱን ሰርቼ ያው ህይወት ማጥፍቼ መውረስ አለብኝ እንግዲያውስ ብሎ ለመውረስ አጎቱን ወይ አባቱን ገደለ አንድን ነገር ያለ ጊዜው አላ በፈቀደበት ጊዜ ማግኘት ይቻልክ ቀድመህ ማግኘት እንዳለብህ ሞክረሃልና የሰው ህይወት አጥፍተሃል ስለዚህ አይገባህም ተብሎ ይከለከላል ሳይደርሱ ደረሱ ደረስ ምንድነው የሚባለው አልውሱሉ ቀብለ الوصول يمنع الوصول ይላሉ ሙደረሶቹ ሳይደርሱ ደረስኩ ማለት መድረስን ይከለክላል ሳይማሩ ተምራለሁ ማለት አዋቂነትን ያሳጠዋል ማለት ነው ስለዚህ የመውረሻው ሰዓት ሳይደርስ ወርሳለህ ያለ ሰው እና የሰው ህይወት ያጠፋ ሰው በል ገዳይ ነህና አይገባህም ይባላል ነው ቃይዳው ይሄ ነው ወይን ካነ ርቀቱ አውቆ ከገደለው ነው ግን ግድያ ውርስን ይከለክላል ስላችሁ አላወኩም መሳሪያ ያለ ተደገነ አላየሁትም ስራመድ በግሬ ድንገት ነካውስ ሚራጩን ከታ ተሻገረና ከቤተሰብ አንዱን ገደለ ወነዑዙ ቢላህ ምን ይሁን ይውረስ ወይስ አይውረስ አውቆ ይገደለው ክራፍ የለውም አሁን ግን ተሳስቶ ይገደለው። ይውረስ አይደል ያሳዝናል ድንጋጤው ስለሚኖር ለድንጋጤው ካሳኝ ይሆናል ስለዚህ ምን አሉ አይወርስም አሉ አይወርስም አሉ ለምን ሚን ቃዒደቲ ሰድ الذرائع ዛሬ አህመድ ተባርቆበት ነው የገደለው እንጂ ወይም ደግሞ የሆነ ጅብ ገላለሁ ብሎ የመታው አባቱን እንጂ አውቆ አልገደለውም ብለን ብንሸፋፍነው ነገ ላይ ጅብ ገዳለ ብዬ ነው የገደልኩት ብሎ አጎቱን አውቆ አዝሮ ይከረችምበትና እኔ እሱን አስቤ አልነበረም የተኮስኩት ይላል ያን ጊዜ ምን እንላለን አውቆ ካልሆነማ ይውረስ እያልን ወርስ ነው እሱ ግን አውቆ የመታው በጅብ አማሃኝ ጅብ ጅብ ነገር አላል እንደዛ በር ስለሚከፍትብን ተሳስቶም ቢሆን የገደለ ሰው የመውረስ እድል የለውም ወንጀል የለውም እንበል እንጂ የመውረስ እድል አይሰጠውም ለምን ሚን ቃዒደቲ ሰድ الذرائع ለሞይ ቀብር አታሳዩት ምንድነው ብሎ ይገባበታል ተብሏል ስለዚህ ዛሬ ከለ ተሳስነ የገደለው ባለማወቅ ነው ብለን በር ብንከፍት ነገ አውቆ የገደለውም ተሳስቼ ነው እያለ በር ይከፍትብናል ማለት ነው በርን ለመዝጋት ሰዱ ዘራኢ ማለት በርን ለመዝጋት ማለት ነው ይሄ ሁሉ ምንድነው የሚያሳየው እስላም የሰውን ልጅ ህይወት ለመጠበቅ የመጣ ዲን ነው አምስት ነገሮችን በማስከበር ላይ በማስጠበቅ ላይ ነው እስላም የመጣው ተብሏልና ከዛ መካከል አንዱ ህይወት ናት ሊአላ يكون الطمع سببا لسفكها የአንድን ሰው ገንዘብ መከጀል ለሩህ መጥፋት ምክንያት እንዳይሆን ليس لقاتل ميراث ብሎ ሐዲሱ ዘግቶታል خلاص ለገዳይ ወራ ለገዳይ ውርስ የለውም ተብሏል በዚህ ዙሪያ ብዙ የሚነሱ ነገሮች ማስረጃዎች አሉን አላያል በቂ ነው ወርስ የሚከረከረው ግድያ ምክንያቱ ግድያ ነው ምናምን የሚል እንግዲህ በዛ መዝሃቦች ብዙ ቦታ ሄደዋል ይሄ አይከለክልም ይሄ ከለክል እያሉ ሄደዋል በዋናነት መውሰድ ያለብን አውቆ የገደለ ሰው ጭራሽ አይገባውም አይገባውም ነው ተሳስ የገደለ ሰው ወንጀል ነው የምንል እንኳን አሁንም የሞረሰው ላይ አይሰጠውም በር ለመዝጋት ሲፈለግ ነው የሚለን ኢንሻአላህ ተዓላ ለዛሬ እዚህ ይበቃናል